قُلْ إِنَّ وشفيعنا نبينا محمد وعلى آله وصحبه وسلم وقال رحمه الله على قوله تعالى وإن أطعتموهم إنكم لمشركون وقال رحمه الله الله إذن الله شونا وقال رحمه الله الله إذن الله شونا بلو إلى الليلة ይህም አሁንም እንግዲህ ፈትሁል መጂድ ላይ ሼክ አብዱራህማን ብኒ ሐሰን የሚናገሩት ንግግር አለ ነው። ምን አሉ አላ ቀውሊሂ ተዓላ በአላህ ስብሓነሁ ወተዓላ ንግግር ዙሪያ ላይ ምን የሚለው ላይ ወኢን አጣዕቱሙሁም እነሱም ብትታዘዟቸው ኢነኩም ለሙሽሪኩን እናንተ አጋሪዎች ናችሁ። ኢነኩም እናንተ እኮ ለሙሽሪኩን ምኖች ናችሁ? አጋሪዎች ናችሁ የሚለውን በተመለከተ ወሃዛ ይህ እንግዲህ ቀድ ወቃ በእርግጥ ምን ብሏል? ተከስቷል ይላል። ወሃዳ ይህ ቀድ ወቀዓ በእርግጥ ተከስቷል ፊህ በዚህ ውስጥ ከሲሩ ሚንናስ ወሃዳ ይህ እንግዲህ ቀድ ወቀዓ ወድቀዋል ለማለት ወቀዓ ማለት ማለት ነው ወድቀዋል ማለት ፊህ በዚህ ውስጥ ከሲሩ ሚንናስ ከሰዎች አብዛኛው እዚህ ውስጥ ወድቀዋል መዓ መንቀለሉሁም ከማን በጭፍን ከተከተሏቸው ጋር አብረው ወድቀዋል ሊዓደሚ ኢዕቲባሪሂም ደሊል የሚመጣውን ደሊል ግምት ካለመስጠታቸው አንጻር ሊዓደሚ ኢዕቲባሪሂም ደሊል ደሊል ማለት ማለት ነው መረጃ ማለት መረጃውን ግምት ሰጠው ካለማስተንተናቸው የተነሳ ማለት ነው። ኢዛ ኻለፈል ሙቀልድ በጭፍን የተከተለውን ሰውዬ ሲቃረነው አያጤንም ደሊሉን ዝም ብሎ በጭፍን ብቻ ነው የሚከተለው ማለት ወሁወ እሱ እኮ ምን ምን ሀደ ሽርክ ከዚህ ሽርክ ውስጥ ከሚባለው ውስጥ ነው የሚገባው ሽርኩ ጣዓ ማለት ሽርኩን ፍጣ የማንም አጫፋሪ መሆን አያስፈልግም የማንም ጨፍን ተከታይ መሆን አያስፈልግም ግልጽ ነው ኢዛ ዋፈቀ ደሊል ተተቢዑሁ ወኢዛ ካለፈው ተትሩኩሁ ግልጽ ነው እንጂ እኔ የዚህ ነኝ ይሄ የዚህ ነኝ የሚባል ነገር የለም ማለት ነው وهو من هذا الشرك ومنهم ከነሱ ውስጥ መየግሉ ድንበር የሚያልፉ አሉ ሚን ዛሊከ ከዚህ ወያዕተቂድ የሚያምኑ አሉ አነ ልአኽዘ ቢደሊል አነ ልአኽዘ ቢደሊል በመረጃው መያዝ መረጃውን ይዞ መጓዝ ወልሓለቱ ሀዚህ ይቺ እኮ ሐላ ሁኔታ ዩክረሁ ምንድን ነው የሚሉ ተመልከት ወሚኑም ከነሱስ መየግሉ አለ ምን የሚል ድንበር የሚያልፉ አሉ ፊ ዳሊከ በዚህ ወያዕተቂዱ ያስባሉ አነ ልአኽዘ አነ ልአኽዘ ቢደሊል ደሊልን ይዞ መጓዝ والحالة هذه እቺ ሐል ማለት ነው በዚህ አይነት መልኩ ዩክረሁ ከራሃ ነው ይላሉ አው የሕሩሙ ሐራም ነው ይላሉ በዚህ ጊዜ እንደውም በዚህ ንግግራቸው ማለት ልተዋለ በዚህ ንግግራቸው እንደውም ፈዓዙመ ፊል ፊትና ፊትናዋ ምን ትላለች? ትበረታለች። እንዴ ድንበር ከማለፋቸው የተነሳ ደሊልህ እነሱን ትቶ መረጃውን ሾሆቹን ትቶ ግልጽ ነው። ወይም በጭፍን የተከተሏቸውን ትቶ ግልጽ ነው። መረጃውን ይዞ መሄድ አይቻልም። ሐራም ለማዎች መካለፍ እንደዚህ ምናምን ብለው ያስባሉ። ፊትናው ይበረታል። ወየቁሉ ብሎ ይላል ሁወ አዕለም ሚና ምን ይለዋል? እሱ ከኛ የበለጠ አዋቂ ነው ማ ሸሁ ማለት ያ ዓሊም ከኛ የበለጠ አዋቂ ነው ቢልአዲላ በመረጃ አንተ ከሳቸው የበለጠ ታውቃለህ ትባላል ግልጽ ነው ያው አፍን ለማስያዝ ሲፈልጉ እንዲህ ነው የሚሉ አንተ ከሳቸው የበለጠ ታውቃለህ ከነሱ የበለጠ ታውቃለህ نحن نحب ابن عثيمين ونحترمه وكذلك نحب شيخ الباني رحمة الله تعالى عليه ونكرمه ولكن إذا خالف الدليل إذا كان الدليل عند غيرهم نتبع ሌሎችን ነው የምንከተለው መፍሁም ሌሎችን ነው የምንከተለው ስለምንወዳቸው ስለምናከብራቸው አይደለም ማለት ነው ግልጽ ነው ምንም የእነሱን ጭፍን ተከታይ አይደለንም አህሉ ሱና ወልጀማ አስለን እነሱን በትክክል የምትከተላቸው ከሆነ እንደውም ጭፍን ተከታይ አትሆንም እነሱ ራሱ አይመክሩህማ እነሱ ራሱ ያስጥሉሃል። እኔን እንደ በጭፍን እንዳትከተለኝ የሚል ስለሚያስቡ ጭፍን ተከታይ አይደለም። በስነ ስርዓት የነሱ ንግግር ስለማታጤል እንጂ እና በዚህ አይነት መልኩ ነው መሄድ ያለብን። የማንም ጭፍን ተከታይ መሆን የለብንም። ደሊልን ካገኘን ደሊሉን ነው መከተል ያለብን እያለ ነው እንግዲህ እየተማርነው ያለነው። ግልጽ ነው። የማንንም የሚተቸውንም ስለተተቸ ሰው ስለተቸው ብቻ ዝም ብለህ አብረህ መተቸት የለብን። ለምንድን ነው ብለህ ይሄን ማዳመጥ ማለት እንደውም ብልዓክስ ደሊል የተተቸው አካል ጋር ሊሆን ይችላል። ግልጽ አጣፋሪ የሌለው ጋር ሊሆን ይችላል። አጣፋሪ ስለበዛ አይደለም። ግልጽ ነው። ወማ ዩእሚኑ አክሰሩሁም ቢላህ ኢላ ወሁም ሙሽሪኩን ብሏል። በብዛት ከሆነማ እንደውም አብዛኞቹ ምንድን ናቸው? በአላህ ላይ አያምኑም ቢያጋሩ እንጂ ማለት ግልጽ ነው። አብዛኛው እንደውም በብዛት ከሆነ ፍራቅ የት ነው ያለው? ሰባ ሁለት ሰረቅ የሚያሉ ጥመት ላይ አይደል እንዴ አንዷ ልጅ ነጃ የምትወጣው በብዛት ቢሆን ሰባ ሁለቱ ሀቅ ላይ ናቸው ሊባል ይሄ አይደለም። ስለዚህ በጭፍን መከተል ማንንም የለብንም፣ መረጃን ይዞ መሄድ ነው ያለብን ነው እና እንደውም ሽርክነቱ የባሰ እየሆነ ሊመጣ ይችላል ማለት ሽርኩ ፍጣ እንዲህ አይነት አመለካከት ካላቸው ማለት ነው። ኢንተሃ ኢንተሃ ከላሙ ይላል ንግግሩ እዚህ ላይ ተቋጭቷል። ስለዚህ በዚህ አይነት መልኩ ነው እና አቡ ሐኒፋ نحبهم ونحترمهم آه إمام مالك مثله إمام أحمد مثله كلهم نحبهم ونحترمهم ولكن إذا خالفوا الدليل نتركهم أنتوا ونتبع الدليل وقال الشيخ محمد بن عبد الوهاب بلولا رحمه الله المسألة الخامسة هي إيه توحيد كتاب التوحيد لا يصفر المسألة الخامسة ያው እንደምታውቁት ኪታቡ ተውሂድ ይዘቱ መስኑ ላይ ያለውን ይገልጽና ከዛ ምን ይላል አልመስአላ ይላል ፊ መሳይል ይላል አልመስአለቱል አለ አምስተኛው መስአላ አሉ ተግይሩል አህዋል አህዋሎች መለዋወጣቸውን አይተናል ይላል تغير الأحوال አህዋሎች መለዋወጣቸውን አይተናል ኢላ هذه الغايه እዚህ ድካሌ እስኪደርስ ድረስ ምን ድረስ حتى صار እስኪሆን ድረስ عند الأكثر አብዛኛው ሰዎች ዘንድ عبادة الرهبان ሩህባኖችን መገዛት እ ሩህባን ኡባዶች ወይም ደግሞ የነሳራ ዑለማዎች አይደለ? ሩህባን ግን ብዙ ጊዜ በምን ይጠቀሙበታል? የዑለማ ዑባድ ማለት ነው። ግልጽ ነው። ዑባዶችን መገዛት ሂየ አፍደሉል አዕማል በጣም በላይ ተግባር ነች ብለው ነው የሚያስቡት። ወቱሰመል ዊላያ እንደውም አንዳንዶቹ ጋር ምን ተብላ ትሰየማለች? ዊላያ ትባላለች። ዊላያ ማለት ማለት መወዳጀት፣ እኛ ተወዳጀ ናቸው በቃ እነሱ ግልጽ ማለት ወዳጅ አድርገን ያዝን ብለው ነው። ወዒባደቱ አሕባሪ አሕባሮችን ደግሞ መገዛት ዑለማዎችን እነዛ ኡባድ ብለናል አይደል? እዚህ ደግሞ ዑለማዎችን መገዛት ይሄ ለዕልም ወልፈቅ በቃ ዒልም ማለት ይሄ ነው። ፍቅህ ማለት ይሄ ግልጽ ነው። ዒልም ልክ እንደ ዒልምና እንደ ፍቅህ ነው የሚቆጥሩት። ግልጽ ነው። በቃ ሰውየው ዒልም ስላለው ፍቅህ ስላለው ነው ምን የሚሉት የሚናገሩት። አንዳንድ ጊዜ እንደውም ተርጀማ የአንዳንድ ዑለማዎችን ተርጀማ ራሱ ሲያስቀምጡ ይኸው ታሪክና ዩዛሩ ቀብሩሁ ይባላል። ቀብሩ የሚዘየር ነው። ስለሱ ተርጀማ ሲናገሩ ልክ የተባለ ነው። አዎ እሱ ሸሆ የመሻይኾች ደግሞ ቀብር ላይ ደግሞ እሱ እንሄድ ነበር። እንዲህ እንዲህ እየተባለ የሚወራበት ጊዜ አለ። ልክ እንደ ዒልም ተቆጥሮ ነው። ثم تغيرت الأحوال ከዛም አህዋል ተለወጠ ኢላ አን ዑቢደ ሚን ዱንላህ ከአላህ ውጭ እስቲገዙ ድረስ መን ለይሰ ሚን ሳሊሒን ከምኖች ያልሆነ ከሳሊሆች ያልሆነ እስኪገዙ ድረስ ሰዎች በሂደት ማለት ነው። አን ዑቢደ ሚን ዱኒላህ ከአላህ ውጭ እስኪገዙ ድረስ መለይሰ ሚን ሳሊሒን ከሳሊሖች ያልሆነን ማለት ነው። ወኡቢደ ቢልማዕነ ሳኒ በሁለተኛው ማዕና ደግሞ ስንሄድ መን ሁወ ሚን አልጃሂሊን እየተገዙ ሄዱ ማለት ነው። ግልጽ ነው። አንደኛው ማዕና መጀመሪያ ላይ እንግዲህ ዑለማዎች ምናምን ያሉትን መገዛት ጀምሮ ከዛ ደግሞ በሂደት በሂደት ጃሂሎችን እዚህ ግባ የማይባለውን ሰዎች ምን እያሉ ሄዱ እየመለኩ ሄዱ ማለት ነው። እሺ ወሚን ኢትኻዝ الاحبار والرهبان አዎ ዑለማዎችና ዑባዶችን ጌቶች አድርጎ ከመያዝ ውስጥ ይገባል። ጣአቱ ዑለማኡ ضላሪ ጠማማ ዑለማዎችን መከተል እንደው ጥመት ላይ መሆናቸው እንደውም እየታወቀ ሲሆን ነው በጣም ይገርመው العلماء ضላል ናም ዑለማው ለአኪሊን ለወዴ የቆሙ ለጥቅም የቆሙትን መከተል ፊማ አሕደቱሁ ምን ባሉት በፈጠሩት ፈጠራ ፊ ዲንላህ በአላህ ስብሓነ ወተዓላ እምነት ምን አልቢድዒ ከቢድዓቸው ወልኹራፋት ከኹራፋቸው ግልጽ ማለት ወበላላት መጃጃል ማለት ኩራፋት ባለፈው ብያለሁ አይደል አቅል አቅሉ ጤነኛ ያልሆነ ሰው የሚተገብረው ማለት ነው። ወበላላ ጥመቶችን ምሳሌ ከኢሕያኢ ከኢሕያኢ ሕያው ማድረግን ይመስል ማክበር ማለት ነው። አዕያዱል መዋሊድ የመውሊድ ዒዶችን ይኸው ዛሬ ዛሬ ራሱ እያከበሩ ያሉ ቦታዎች አሉ። ግልጽ ነው። ዛሬ ዛሬ አሁን እስቲ ረቢዕ አወል 12 ነው። ረቢዕ ሳሪ ስንተኛው ነው? 29 እንደውም ጁማዱል አወል ገብቷል መሰለኝ ግልጽ ነው። አጃኢብ ነው የምትሉ ዛሬ ነው ጠላህ መስጂድ እየተከበረ ድሮ እኛ በረቢዕ አወል አሁን በየመስጊዱ በየመስጊዱ ነው የነቢ ሙድ እንትን ሁላ እንትን ሰቅለዋል። ምንድን ነው የሚባል ማስታወቂያ ነው እናከብራለን። እንዲህ አይነት መጃጃል አለ። አሁን የዛሬ ምንድን ነው? እሺ ይከበር እንኳን ቢባል ምንድን ነው ያከብሩት? ሀዋአሁም ግልጽ ነው አለ ስሜታቸውን ነው በቃ የሚከተሉ ከኢሕያኢ አዕያድ ልመዋሊድ ወጦሮቅ ሱፊያ የሱፊያ መንገድ የሙጥኝ ብለው ይዘው ሕያው ያደርጉታል። ወተወሱል ቢልአምዋት በሟቾች ምን ይላሉ? ተወሱል ያደርጋሉ። ተወሱል ማለት መቃረብ፣ መዳረስ አ ወዱዓኢህም ሚን ዱንላህ ከአላህ ውጪ መለመን ሐታ ኢነ ሃኡላኢ ዑለማ እነዚህ ዑለማዎች እስኪሆኑ ድረስ አዳሊነ ጠማማ የሆኑት ሸረዑ ማለም ያእደም ብሂላህ ከአላህ ከደነገገው ውጪ ምን አሉ ደነገጉ። ሸረዑ ማለም ያእዘን ቢሂላህ ማለም ያእዘን ቢሂላህ አላህ ምን ያላሉ ያልፈቀደው ማለት ነው ያልደነገገው። ወቀለዱሁም ፊል ጁሃሉ እነዛ ማህየማን ተከተሏቸው ጁሃል ወሱዘ ምን ይላል ሱዘጅ አረ ሱዘጅ ማለት ምን ማለት ነው? እነዚህ የዋሆች ማለት ነው። መየስዱድ ኩለ መን ተቁሉ ለሁ ማለት ነው። የምትለውን ሁላ እውነት እያለ ሊቀበል ምን ይባላል? ምን ይባላል? ሱዘጅ ያልከው ሁላ የሚቀበል ልብ በሉ። መየስዱድ ኩለ መን ተቁሉ ለሁ የምትለውን እውነት እውነት የሚል ምን ይባላል? የዋህ ህዝብ ይባላል። እንደው የዋህ ብሎ በቃ ያልከውን ሁላ የሚከተል አዎ በዚህ አመለካከታቸው የዋሆችን ነው እንግዲህ የዋህ ነው አሁን እያለቀ ያለው አይደል እንዴ ወገቡንም ደግሞ ይዞ ገትሮ የሚከራከሩ ሙስ ነው እንዴት ትላላችሁ አንተ ከነሱ የለቅ ታውቃለህ ይላል እ ለኢኽዋንም የሚከራከረው የዋሁ ኢልም የሌለው ነው የሚከራከረው ለአህባሹም የሚከራከረው ያ ነው ለተብሊጉ ምንም አትንካብኝ በቃ አትንካብኝ ይላል አንዳንዱ እኔ በቃ አትንካብኝ፣ እኔ እሱ ሲነካብኝ አልወድም ዋድውሁ የእሱ ጠላት ወዲ የእሱ ጠላት የሆኑ ነው ዲን ነው በቃ ያንን ሰውዬ ከዲን የበለጠ ወዶታል። ወዐድውሁ የእሱ አድው ጠላት ወዲን ዲን ነው። ወመን አንከረው ያስተባበለ ወዳ ኢላ ኢትባኢ ማ ቢሂ ረሱል ሰለላሁ ዐለይሂ ወሰለም አዎ እሱ ያለበትን አስተባብሎ ሰውየው ተው ይሄ ጥሩ አይደለም ብሎ ወደ ነብዩ መከተል የጠራው ሰው አዱዉ የሱ ምን ነው ጠላት ነው እንዴ ለምንድን ነው አሁን እኛ ምንም ያለው ነብዩን እንከተል የነብዩ ሱና ሐይሁን ቢድዓ ይተው አይደል እንዴ በቃ ሊደበድብ ነው የሚነሳው خارج من الدين ከዲን የወጣ አድርጎ ነው የሚያስብ እንደው አዎ ዋሃብዮች ካፍሮች ናቸው ይላል ኩፋር ካፍሮች ናቸው እነሱ አይ ይላሉ እንደዚህ በግልጽ አማርኛ አዋናውን ነውም ዩብጊዱ ልዑለማ ዑለማዎችን ይጠላሉ ወሳሊሂን ሳሊሆችን እዚህ ግባ የማትለው ማለት ነው ተነስቶ ዑለማዎችን ሲሳደብ ታያለህ ሳሊሖችን ሲሳደብ ታያለህ ፈዓደ አልማዕሩፉ ተመለሰ መልካም ተግባር ሙንከረን ምን ሆኖ መጥፎ ሆኖ ተመለሰ በቃ አሁን ጊዜው ነው ፈዓደ ተመለሰ አልማዕሩፉ ጥሩ ተግባር ሙንከረን ምን ሆኖ መጥፎ ሆኖ ተመለሰ። ወልሙንከሩ መጥፎ ተግባር ደግሞ ማዕሩፈን ምን ሆነ ጥሩ ሆኖ ተመለሰ። ጉዳዩ በተቃራኒ አረ ብልዓክስ ነው ወሱነቱ ቢድዓ ሱና ቢድዓ ነች። ወልቢድዓቱ ሱና እ ቢድዓ ደግሞ ሱና ሆናለች። ሐታ ሸባ አላ ዛሊከ ሰጊር በዚህ ሁኔታ ላይ ህፃናቶች እንግዲህ እስቲ ያድጉበት ማለት ሐታ ሸበ እስኪያድጉበት ሸባብ እስኪሆኑ ድረስ አላዛሊከ በዚህ ላይ አሰጊር ማን ህፃናቶች አደጉና ወጣት ሆኑበት። በዚህ አይነት አስተሳሰብ ወሐሪመ አለይህ ልከቢር ትልልቆችም አረጁበት በዚህ አቋም። ይኸው አሁንም ድረስ አለ አይደል? ያን አይነት እኮ አሁንም ድረስ ያለበት ቦታ እናያለን ነው። ወሃዛ ይህ እንግዲህ ምን ጉርበት ዲን ዲን እንደምን እየተቆጠረ ነው። ጉርባ ምን ማለት ነው? ሴቶች እንግዳ እንደ እንግዳ ተቆጠረ። ወቂለቱ ዱዓቲ አልሙስሊሒን አሁን እነዛ አሳማሪ የሆኑት ዱዓቶች ደግሞ አናሳ ሆኑ። ወደ ባጢል የሚጣሩ ሞልቷል በየሁኔታው ማለት ግንዛ እነዚህ ቂላ ቂላ ነው በቃ ቂለቱ ዱዓቲ አልሙስሊሒን አናሳ ሆነዋል። ወይም አንዳንዱ አይ እንዲህ ካልኩኝ እኔም ኧረ እጠመዳለሁኝ እንዲህ የሰው አፍ ውስጥ ገባለሁ የሰው አይን ውስጥ ገባለሁ እያለ ዝም ይላል የሚናገር አናሳ ነው። ኧረ እንዲህ ማለት የለብንም ኧረ እንዲህ እያለ ወላ ሐውለ ወላ ቁወተ ኢላ ቢላሂ አልዓሊይ አዚም አሉ። አዎ ብልሃትም ቁዋም የለንም አዎ አልይ በሆነውና አዚም አልይ ማለት የበላይና ታላቅ በሆነው ጌታ ሲቀር ይላል። وإذا كان ከሆነ ይላል لا يجوز ማይበቃ اتباع أئمة الفقه المجتهدين وإذا كان كون لا يجوز ما يبقى اتباع መከተል አኢመት الفقه እነዛ የፍቅህ መሪዎችን አኢማ ማለት ጀሙ ኢማም ነው መሪዎችን አልሙጅተሂዲን ሙጅተሂድ ደረጃ የደረሱ ሙጅተሂድ ገብታችኋል ሙጅተሂድ ደረጃ የደረሱትን ፊማ አኽጠኡ በተሳሳቱት እነሱን መከተል አይበቃም ካልን ፊማ አኽጠኡ ፊህ ሚን አልኢጅቲሃድ ከምናቸው ኢስቲያድ ካደረጉበት ኢስቲያድ ማለት ምን ማለት ሴቶች ኢስቲያድ መረጃ የራሳቸውን ጥረትና ግረት አድርገው ያስቀመጡት ማለት ነው አይደል ማ አነሁም እነሱ ከመሆናቸው ጋር ማዕዙሩን ዑዝር ከመሆኑ ጋር እነሱ በቃ ምን ብለዋል የተረዳነውን እንግዲህ ለኡማ አስተላልፈናል ብለዋል የኛ ንግግር ከምን ጋር ከተጋጨ ከነቢ አለይሂ ሰላቱ ሰላም ንግግር ከመረጃ ጋር ከተጋጨ ምን አትበሉ አትከተሉም ብለዋል እንዳትከተሉ ነው ባለፈው አሳልፈናል ትላንት በደንብ ነው ያየነው የእነሱን ንግግር ኢዛ ሰሐ አልሐዲሱ ፈሁወ መዝሀቢ ማናቸው እንዲያሉ ኢማሙ ሻፊዒ በቃ ሐዲስ ከሆነ ሐዲሱ ሰሂህ ከሆነ የኔ መንገድ የሚያነው እኔን እንዳትከተል ግልጽ ነው አዎ ضربا بالحائط አይደል እንዳሉት እ አዎ ጣለው እዛ የኔ ንግግር ጣለው እያሉን ያው አጥር ጥግ አስቀምጠው ብለዋል። ወማእጁሩን እነሱ ደግሞ ኢስቲያር ካለ ባደረጉት ነገር ቢሳሳቱ ምንድን ናቸው? ومأجورون مأجور ማለት ማለት አላህ ዘንድ አጅር ይከፈላቸዋል። ነቢዩ በሐዲሳቸው ምንድን ነው ያሉት? ግልጽ ነው። አንድ ሙጅተሂድ ኢስቲሃድ አድርጎ አንድ ሙጅተሂድ ግልጽ ነው አለ ሙጅተሂድ ገብቷቸዋል። ሙጅተሂድ ማለት ምን ማለት ነው? ከዚህ በፊት እኮ አሳልፈናል። أصول الفقه እ ከቁርአንና ከሐዲስ መረጃን ወስዶ እሱ ላይ ተንተርሶ እስትንባጥ የሚያደርግ አይደል እንዴ? አይደል እና እነሱ እንግዲህ ኢስቲሃድ አደረጉ። ይሄ ከቁርአንና ከሐዲስ ተገንዝበው እሱን ተንተርሰው አንድን እውቀት አወጡና ለኡማው እንግዲህ ይሄንን ነው ብሎ አስተላለፉ። ነብዩ በሐዲሳቸው ምንድን ነው ያሉት? ትክክል ከሆኑ ሁለት አጅር አላቸው። ትክክል ስለሆኑና ኢስቲያድ ስድብ ስላደረጉ ከተሳሳቱት አንድ አጅር አላቸው አይደል እንዴ ስላደረጉት ጥረት አይደል ስለዚህ ومأجورون እነሱ አጅርን ተከፋዮች ናቸው አላህ ዘንድ ፊማ አፍጠሩ በተሳሳቱት ነገር فيه በዛው من غير قصد? ያለምንም ማሰብ አስቦ ለመሳሳት ብሎ ካሰቡ ያው እ ቅጣት ነው የሚቀምሱት። ግን ሚን ገይሪ ቀስድ ከሆነ ኢላ ሲቀር አነሁ የሕሩሙ እነሆ ሐራም ነው ክልክል ነው ኢትባዑሁም እነሱ ምን ማለት መከተል አለል ኸጣኢ በስተታቸው ስህተት ነው ተብሎ እየተነገረ አዎ ከደሊል አንጻር እንኳን ኢማሙ ሻፊዒ በዚህ ቀውላቸው ትክክል አይደሉም ብሎ እየተነገረ እነሱን እያወቁ መከተል ሐራም ነው። ፈከይፈ ላ የሕሩም እንዴ እንዴት ነው ሐራም የማየው ነው ተቅሊዱ ሀውላኢል ሙበሊሊን እነዚህ እንግዲህ ፉቃዎችን እነ ኢማሙ ሻፊዒ፣ አቡ ሐኒፋ፣ ኢማሙ ማሊክን መከተል አይበቃም ካልን ፈከይፈ ላ የሕሩሙ ታዲያ እንዴት ነው ሐራም የማየው ነው ተቅሊሉ ሃኡላኢል ሙበሊሊን እኚህ አጥማሚዎችን መከተል ወደጃሊን ደጃል ማለት ከዛብ ማለት ነው። ከዛቢን ማለት ነው። አረ እንዴት ደጃል ስላለ የሰውን እሱ ደጃል አይደለም ብሎ ይከራከራሉ። ምሳሌ አንተ ስለሱ ለመናገር ፈልገ ይሄ ደጃል ነው ብለህ ስትል ምን ይላል? እንዲህ አንተ ምን አይነት ትንሽ እንኳን አንተ እንደው ደጃል ትለዋለህ እንዴ? መስጊድ ደጃል ይላል። ተከራካሪ ራሱ ኢልም አለመኖሩ የምታውቀው በዚህ ደጃል ማለት ምን ማለት ከዛም ማለት ነው የተፈለገው። ይሄ ደግሞ ዑለማዎች የሚጠቀሙበታል። ይሄ ወደጃል ይላሉ። ደጃል ማለት ማለት ከዛቢን ማለት አለዚነ እነዚያ አኽጠኡ ምን ያሉት የተሳሳቱት ፊማ ላ የጁዙል ኢጅቲሃድ ምን በማይበቃበት ኢጅቲሃድ በአቂዳ ላይ ኢጅቲሃድ አለን ይህ ለምን አይነት ኺላፍ ልታመጣው እክተለፈ ዑለማ እያልክ ነው በግድ ግልጽ ነው ፊማ አፍጠው በተሳሳቱት አለዚነ አፍጠው ፊማ ላይ የጁዝ በማይበቃ አልኢስቲያድ ኢስቲያድ ፊ ወሁወ አምሩ ልአቂዳ ኢስቲያድ የማይበቃበት ደግሞ ማለት የአቂዳ ጉዳይ ነው እነዚህን ሰዎች እንዴት ይቀጥ ተከትሏቸው ይሄዳል እንግዲህ የአቂዳ ኺላፍ የሌለበት የማንን እኽዋንንም ተብሊግ ይባል ሱፊያ ይባል አሻዒራ ይባል ሙዕተዚላ ይባል አሕባሽ ይባል እነዚህ ሁላ የወደቀ አመለካከት ይዘው አቂዳ ችግር ያለባቸው ናቸው። ይሄ እኮ የመዛሀብ ጉዳይ ነው እንዴ? የመዛሀብ ጉዳይ ምንድን ነው ያልኳችሁ? ስንት ናቸው በኢስላም ውስጥ ያሉ መዛሀቦች? ከእነዚህ ውጪ መዛሀብ ይሄም ፊቅህ ነው አይደል? እሱ ችግር የለውም። ምሳሌ አቂዳ ላይ የሚያመጣው ለውጥ የለም። እሱም ቢሆን ሀዲሱን ሰሂህ ሆኖ ካገኘን መከተል የለብንም ማለት ምሳሌ ንያን በተመለከተ ባለፈው ሰጥቷችሁ ወተለፉዙ ቢሃ ቢድዓቱን አይደል ከሐዲስ አንጻር ስናይ እነሱ ግን ምንድን ነው የሚሉት ሻፊዕያ መዝሀብ ወተለፉዙ ቢሃ ሱነቱን ይላል። ስለዚህ ይህንንም ሀዲስ የገጠመው ነው መከተል ያለብን እያለን በአቂዳ ላይ ደግሞ ኺላፍ አለን። የለም የአቂዳ ኺላፍ የለውም። ግልጽ ነኝ አይደል ስለዚህ አለ وهو أمر العقيدة لأن العقيدة عقيدة እኮ ተውቂፍያ ነው ተውቂፍያ ነው የአቂዳ ጉዳይ ምንድነው ተውቂፍያ ነው ተውቂፍያ ማለት ምን ማለት እንደሆነ ይነግራቸዋል ተተወቀፍ አለ ኑሱሲ በምን ላይ ተገድበ የምትሄደው ነው በመረጃ በምን በመረጃ ላይ ምን ብለህ ተንተርሰ የምትሄደው ነው የአቂዳ ጉዳይ ላይ ተተወቀፍ አለ ኑሱሲ ወላኪን ወላኪን ነገር ግን አልአምሩ ጉዳዩ እንግዲህ ከማ ቃለ ተዓላ አላህ እንዳለው ሆኗል አሁን ላይ የምታየው ነገር አላህ እንዳለው ሆኗል በቃ ምን አላህ ولقد ضربنا للناس في هذا القرآن من كل مثل ولئن جئتهم بآية ليقولن الذين كفروا إن أنتم إلا مبطلون كذلك يطبع الله على قلوب الذين لا يعلمون فاصبر إن وعد الله حق ولا يستخفنك الذين لا يوقنون من إلى الله ولقد برقت ضربنا للناس بينا من بلنا أبرارتنا قلتنا للناس لما لسول جوج منن ፊ ሃዘል ቁርአን በዚህ ቁርአን ውስጥ ገልጸናል፣ አብራርተናል። ምንድነው የተብራራው የተገለጸው ካላችሁ ሚን ኩሊ መሰል ለእያንዳንዱ ነገር ምሳሌ ተደርጓል። ወለኢን ጂእተሁም ብትመጣቸው እኮ ቢአየቲን በተአምራቶች ጌታ ባስገኘው ተአምር ወይም አንቀጣቶች ለየቁሉነ ብለው ይላሉ ለየቁለነ ብለው ይላሉ። አለዚነ ከፈሩ እነዛ ምን ያሉት የካዱት ብለው ይላሉ። ምን ይላሉ? إن أنتم እናንተ እኮ አይደላችሁ إلا مبطلون ትቀድራላችሁ። إن أنتم እናንተ አይደላችሁም ብላችሁ ነው نفي አድርጋችሁ إلا مبطلون ምን ትላላችሁ? ባጢልን አራማጅ ባጢልን አካሂያጅ እንጂ ሌላ አይደላችሁም ብለው ይላሉ። ግልጽ ነው። كذلك እንደዚሁ يطبع الله አላህ ምን ይላል ያትማል አላ ቁሉብ ለዚነ ላ ያዕለሙን በማያውቁት ምን ውስጥ ልቦና ውስጥ ያትማል ይኸው እንኳን አይደለም እንኳን አይደለም አንቺን አንተን እናንተን አይደለም ነቢያቶች እንኳን ሲመጡ ምንድን ነው ብለው የሚሉት አላላ ምን ይላሉ አለ ይህን ያላችሁት ለየቁለ እዚህ ካላችሁ ታዲያ ምን እንዳልኩኝ ምን ይላሉ ነብያቶች በተአምር እንኳን ይዘውላቸው ሲመጡ ምን ይላሉ? እናንተ ባጢል አራማጆች ባጢልን ይዛችሁ የመጣችሁ እንጂ አይደላችሁም ብለው ይላሉ። ታዲያ ለሌላው ለነብያቶች እንዲካሉ ለሌላው ደግሞ ሚንባቢ አውላ ማለታቸው አይቀርም ነው። ግልጽ ነኝ። አንተ ሀቅ ይዘህ ስትመጣ ሁሉም ሰው አጨብጭቦልህ ምናምን ማሻአላህ ጎብ በቃ አንተ እኮ ምናምን ብሎ እንዲቀበል ሰው አስፈልግ። አልሐቁ ውር ሀቅ ምን ትላለች? ትመራለች። ግራዋ ነች። ሰውየው እስኪረዳ ድረስ ግልጽ ነው። ጤንነቱ ያገኛል፣ ግን ጨክኖ ሲጨልጣት ማር ግራዋን ብትሆን ፊጦም ቢሆን የተለያየ መርፌም ስንወጋ እንደዛው እኮ መርፌ ሲወጋ እንዴት ነው የሚያስቀው? የለም መሰለኝ የሚያስቀው አለ እንዴ መርፌ ሲወጋ ሲተረፎት የለም። ከዛ በኋላ ነው ግን አለ ነፍዕ የሚታየው አይደል? ከዛሊክ የጥበው ላሁ አላ ቁሉብ ለዚነ ላ ያዕለሙ ፈስቢር አለ አላህ። ትዕግስትን አድርግ አለ አላህ። ለሁላችንም ምክር ነው ገጠም በቃ ለእኛም አሁን ባለው ሁኔታ ስናይ ፈስቢሩ ነው በቃ አሁንም ለነቢዩ ምን ብሏቸዋል? ፈስቢር ታገስ ኢነ ዋዕድ አላህ ሀቅ የአላህ ቀጠሮ ምንድን ነው? እውነት ነው። ወላ የስተኺፈነከ አያቅልሉ ወላ የስተኺፈነከ አያቅልሉ አለዚነ ላ ዩቂኑን እነዛ ምን የማይሉት የቂን የማይሉት በአኺራ በአኺራ የቂን የማይሉት አያቅሉህ ግልጽ ነው። አያቅሉ ገብታችኋል? አቅልለው ቢያዩ አንተ ምንም አይሰማ ነው ግልጽ ነው ራስን በቃ ምን እንደሆንክ አታስብ የቀለልክ እንደው ትንሽ የተዋረድክ እንደሆንክ አታስብ አቅልሎ ግልጽ ነው አለ ትሞታለህ ሞራሊ ሞትና ወይኔ እንዲህ ነኝ እንዲህ ምናምን ትላለህ አይደል አትበል ነው ጀገን በል ሀቅን እንዲያስ አስብ የነብዩና የሰሃቦችን መንገድ እንደምትከተል አውቀህ እንክርክር ነው እንጂ ማለት ያለብህ እንዳይሰማ ጉርባ እንዳይሰማ ለዚህ ነው ኢብኑ መስዑድ ምንድን ነው የሚለው አልጀማዓ ማ ዋፈቀ አልሐቅ ጀማዓ ማለት ማን ሐቅን የገጠመ ነው ወለው ኩንተ ወህደክ ብቻህንም ብትሆን ግልጽ ነው አለ ብቻህንም ብትሆን ማለት ነው ሐቅን የገጠመ መሆን ነው ዋናው ትልቁ ሚስጥሩ ገባቸው ነቢዩ አለይሂ ሰላቱ ሰላም እንደውም በሐዲሳቸው የመከሩት የገሰጹት አኺሩ ዘማን ላይ ፊትናን ሲበዛ ምን እንደ አላህን ስብሓነ ወተዓላ ዛፍ ላይም ሆነ ቢሆን ምን በል ተገዛ ብሰው ከአህለል ቢድዓ ከነዚህ ጠማማ ጎዳና ላይ ከሚከተሉት ጋር አብራችሁን ተብሎ ነው ምክር የተሰጠው። ወይላ ጃኒቢ ሀውላ ወይላ ጃኒቢ ሀውላ ወደ እነዚህ እንግዲህ ደግሞ እንደው ጃኒብ ስንል ጃኒብ ማለት ጎን አቅጣጫ ስንሄድ አልሙግሪቂን እንደው ምን ያሉት ስምጥ ያሉት ማለት ነው። ስምጥ ያሉት ፊተቅሊድ ልአዕማ እውር የሆነ የጭፍን መከተል ፊተቅሊድ ልአዕማ ማለት በጭፍን በእውርነት የው መከተል ዝም ብሎ ብትዋ አሁን እኮ ሁሉም ጭፍን ተከታይ ነው እውር በቃ ምንም በቃ ይሄ ሀቅ ይዟል ሀቅ አልያዘ ምናምን የለም ዝም ብሎ በቃ የጮህ ከጮህ ጋር ዝም ብሎ መከተል ማለት ነው። እንዴ እብድም እኮ ቤድ እኮ እዚህ ጋር እያጮህ ቤድ እኮ ምንድነው ተብሎ ተከታይ አያጣም። እብድም ቢያንስ እንኳን ላጣራ ብሎ ሰውየው የሚከተለውንም አያጣም። እብድ እዚህ ጋር ያንኳኳ ቦታ። ስለዚህ ፊት ልአማ እነዚህ እውርነትን የተላበሰ ጭፍን አመለካከት ተከታዮች ስምጥ ያሉት ወደ እነሱ ስንመለከት ወልፍሩዕ ነው እንደው በዲን መሰረታዊ ነገርም በዲን ፍሩዕ ነገርም በጭፍን እየተከተሉ ነው። በአቂዳ በፍቅህ ጉዳይ ማለት ነው አይደል? ኢላ ጃ ኢላ ጃኒቢህም ነው አይደል? በእነሱ ጎን ጀማዓቱን ኡኽራ ደግሞ ሌላ አለች ደግሞ ኢላ ጃኒቢ ወደ እነሱ አቅጣጫ ደግሞ ስንሄድ ጀማዓቱን ኡኽራ ሌላኛ ጀማዓ ደግሞ አለች። እነዚህ በጭፍን የሚከተሉ ናቸው። ልብ በል ዑለማዎችን በጭፍን የሚከተሉ ናቸው እነዚህ ቡድኖች። ሁለተኛውስ ኢላ ጃኒቢም ጀማዓቱን ኡኽራ ሌላ ጀማ አለች። እነሱ ደግሞ ምንድን ናቸው? አለነቂድ ሚንሁም እነዚህ ደግሞ ሙሉ ለሙሉ የእነሱን የሚያፈርሷል። ይህንን በደንብ እነዚህን ደግሞ በደንብ ተከታተል። እዚሁ አካባቢ አለለ እንግዲህ ምንም አታጣም። ደግሞ የዑለማዎችን ንግግር ሳይሆን የራሳቸውን ደግሞ ዝም ብለው የሚከተለው ግልጽ ነው አለ እነዚህ ደግሞ ሁለተኞቹ ምንድነው አለነቂጥ ሚነው ማለት ከነሱ ሙሉ ለሙሉ በቃ የሚያፋልስ የሆነ አቋም ያላቸው ግልጽ ነኝ ነቂጥ አልገባችሁ ሴቶች እ እ ምን ማለት ኢላ ጃኒቢሂም ጀማዓቱን ኡኽራ አላ نقيض منهم። ምን የሚል የሚያፋልስ የሚያፈርስ የእነዚህን አቋም እነዚህ በጭፍን አልነበረ ዑለማዎች የሚከተሉት እኚህ ደግሞ ምንድን ናቸው ከተባለ ترى وجوب الاجتهاد ይላል። እኚህ ደግሞ ምንም ሳይኖራችሁ ምንም ኢልም ሳይኖራችሁ ترى ታያለቅ وجوب الاجتهاد ኢጅቲሃድ ማድረግ ዋጅብ ነው ይላል። ኢጅቲሃድ ማድረግ ዋጅብ ነው ይላል። ሰውየው ሰፊና ቀርቶ ገና ሹጃ እየቀራ ወይም ደግሞ ኡሱሉ ሰላሳ ቀርቶ ቀዋዒዱል አርባ እየቀረ ኢጅቲሃድ ማድረግ እንችላለን እኛ ምናምን ብሎ ይሞግታል። እንዴ ማን ይከለክለናል? هم رجال ونحن رجال ይላል። ግዛ እሱ ምን ይያናቸው እኛ መልቻ ትላንት በደንብ አይተናል አይደል? ይሄ ንግግር የሚበቃው በእነሱ እድሜ ወይም ደግሞ እንደነሱ ዓሊም የሆነ በጊዜው የነበረ ነው አይደል? አሁን ላይ አለ አንተ ምን ሪጃል አይናንት ግልጽ ነው እንዴ? የኢልም ፈን እንኳን እስቲ የዲነል እስልምና ውስጥ በኢስላም ውስጥ ያሉትን በዲነል ኢስላም ውስጥ ያሉት ፈኖች የትኛውን እስቲ በደንብ ጠንቅቀህ ታውቃለህ? አላህ ሙስተዓን ሰራ አለክ ውጁቡል ኢስቲሃድ ኢስቲያድ ማድረግ ዋጅብ ነው ይላል። على كل أحد ለእያንዳንዱ ሰው እኛ መቅራት እንጂ ኢስቲያድ ላይ ደርሰናል እንዴ? ባለፈው ስለ ሙጅተሂድ ኢጅቲሃድ ማድረግ ሳስተምር እኛ እዚህ ስለ ለኢጅቲሃድ አልደረስንም ብያቸዋለሁ አይደል? ገዛ እኔ ከኔ በላይ ያሉትም ኢጅቲሃድ ላይ አልደረሱ አባባሌ ገብታቸው እኛ ዑለማዎች የሚሉትን እንጂ ገና ዒልማችን ገና ነው ነው። እነሱ ግን የትላንት ገና ሰፊናን ገለጽ አድርጎ ማለት ነው ወይም ደግሞ ኡሱሉ ሰላሳን ከፈት አድርጎ ምን ይላል ተራ ውጁቡል ኢጅቲሃድ አላኩል ያህል በእያንዳንዱ ኢጅቲሃድ ማድረግ አለበት ዋጅብ ነው ይላል ወለው ካነ ጃሂለን እ ቢሆን አሉ لا يحسن قراءة القرآن ቁርአንን እንኳን አሳምሮ መቅራት ሳይችል ኢጅቲሃድ ማድረግ ይችላል ይላል ወላ ያዕሪፉ ሸይአን ምን አልዕልሚ ከእውቀት ምንንም ሳያውቅ እኔ አንዳንድ ጊዜ ራሱ የማያውቁ ሰዎች ሲከራከሩ ራሱ ግርም ነው የሚል ምን ያከራክርሻል? ምን ያከራክራል እንዴ? አትጠይቅም እንዴ? ኢልም ያላቸውን ሰዎች መጠየቅ። ሁለታችሁም አታውቁ ናቸው አይደል? ከመጠየቅ በቃ ይንታላ። አለበለዚያ ይኸው ስትከራከሩ ክፍሉን ታሞቁታላችሁ እንጂ ህል ላይ አደርሱ። ግልጽ ነው አለ። ይሄ ነው የሚሆነው ማለት ነው። ስለዚህ ምን አለ ቁርአን እንኳን አሳምሮ መቅራት የማይችል ወላ ያዕሪፉ ሸይአን አን ኢልም ስለ ኢልም ምንም የማያውቁት ኢጅቲሃድ ማድረግ ዋጅብ ነው ይላሉ። ወዩሐሪሙን ነበር መመልከት ሐራም ነው ይላሉ። ፊ ኩቱቢል ፍቅህ የፍቅህ ኪታብን መመልከት ሐራም ነው ይላሉ። ዝም ብሎ ነው ምን አለው እሱ ዝም ብሎ ፈስሉን ነው የሚለው የለም ደሊል ሐራም ነው ይላል። ይሄ አደብ ማጣት ነው። ግልጽ ነው። እነሱ ያንን ፈስሉን ሲሉክ ዝም ብለው የጻፉ ይመስላል እንዴ? ከቁርአንና ከሐዲስ የተረዱትን ነው አይደል እንዴ የጻፉልን? አንተ እነሱና ሁለት ሰጥር አትሞክርም። ግልጽ ነው። ሁለት ሰጥር ለመጻፍ አትሞክርም። ስለዚህ ወዩሐሪሙነ النظر في كتب الفقه ويريدون من الجهار ويريدون ይፈልጋሉ من الجهار ከመሃይማኖች አየስተንቢጡ ለአሕካመ ሚን አልኪታቢ ወሱና ከቁርአንና ከሐዲስ አየስተንቢጡ ምን እንዲያርጉላቸው ምን እንዲያወጡላቸው ፍሬ ሀሳብን እንዳወጡላቸው ፍሬ ሀሳብን እንዳወጡላቸው ይፈልጋሉ። እንዴት ነው እንዴ? እውር ሰው እንዴት አድርጎ ነው ይህንን ነገር ማስቀመጥ የሚችለው? ግልጽ ነው። ባለፈው እንዳልኳችሁ ማለት ነው ሀታ ኪታብ እንኳን ሲቀሩ እነዚህ ሰዎች በቃ ተነስተው በአንዴ ኢልም ሲቀራ እኮ ከትንሹ እየቀራ ነው ራሱ የምትሄዷል። ዝም ብለህ ትልቁን እያነሳ ልገልጽ ትፈልጋለህ እንዴ? አንዱ እንዳለው ማለት ነው። ኧረ ኡስታዝ እኔ ትልቁን ላይ ያለው ኡም የሚባለው የኢማም ሻፊዒ እንግዲህ ኡም ነው፣ ትልቅ ኪታብ እኮ ያልያዘው ነገር የለም። እነዚህን በቃ ቡኻሪ ሙስሊም ምናምን ነው እኔ የምቀር ምክንያቱም እሱን ከቀራው በደንብ ካወቅኩኝ ትንሹ ምንም አያቅተኝም አሉ። ምክንያቱም ላይ ያለ ሰው ምን ማለት አይችልም፣ ታች ያለው ማየት አያክተውም ማለት ምን ብለው መለሱለት? ግልጽ እላይ ለመውጣት ምን ማለት ያስፈልጋል? መሰላል ያስፈልጋል። ከዛ አረ በፊትም አለ ማየት ያልቻለ ሰው እንዴት አድርጎ ነው ተራራ የሚወጣው? መጀመሪያ ምን ማለት አለበት? ማየት አለበት። ኢልም ምንም ያልገባው ሰው ውር ነው አይደል? እንዴት ብሎ ነው የሚውጠው? መፍሁም እ ግልጽ ነው። የግድ ምን ያስፈልገዋል? ምን ያስፈልገዋል? የሚመራው አይኑ መገለጽ አለበት፣ መገፈፍ አለበት ማለት ስለዚህ በዚህ አይነት መልኩ ነው የሚሄደው ማለት ነው። አየስተንቢቱ ለአሕካም ሚን አልኪታቢ ወሱና ወሃዛ ተጠሩፍ የምንለው ምን ጥራዝ ነጠቅ አካሄድ ነው። ወሃዛ ተጠሩፍ ይህ ጥራዝ ነጠቅ አካሄድ ነው ተጠሩ እንግዲህ ዲን አልኢስላም አህሉ ሱና ወልጀማ ሁለቱንም ቡድን ነው የሚመጣው። ሁለቱንም ቡድን ማለት ምን ማለት ነው ድንበርም ያልፈውንም በሁለቱም አቅጣጫ ይኸው እዚህ ዑለማዎችንም አንከተልም የሚለውን ደግሞ ዑለማዎችን ይዞ ደግሞ በጭፍን ምንም የሚከተል በቃ ከዑለማዎች ውጭ አንሰማም እያለ ሁለቱም አይቻልም በሸሪያችን ግልጽ ደሊል የያዘን መከተል ዑለማዎችን ማክበር አለብን ግልጽ ነው አለ ወዩሪዱነ ይፈልጋሉ ሚን አልጁሃል አየስተሚጡ الأحكام من الكتاب والسنة وهذا تطرف شنيع شنيع ማለት አስጠይ ማለት وخطر هؤلاء የነዚህ እኮ አደጋ አለል ሙስሊሚነ በሙስሊማ በሙስሊሞች ላይ ላ የቂሉ አን ኸጠሪ ፈሪቅ አልአወል ከመጀመሪያዎቹ ቡድን ያነሰ አይደለም። ላ የቂል ማለት ማለት ያነሰ አይደለም። ላ የቂሉ አን ኸጠሪ ፈሪቅ አልአወል ኢለም የዚድ አለይሂ ባይጨምርም ኢለም የዚድ አለይሂ በሱ ላይ ባይጨምርም እንኳን ከነሱ ያነሰ አይደለም። ግልጽ ነው። ወኸይሩል ኡሙሪ ከነገራቶች ሁላ ምርጥ ማለት ከነገራቶች ሁላ ምርጥ ማለት አልወሰጥ ምንድነው? ወሰጥ ነው። አህሉ ሱና ወሰጥ ናቸው። ወሰጥ አይደለም፣ ወሰጥ ናቸው። ድንበር አያልፉም። እንደ አዳድዮችም አይደሉም፣ እንደ ኢኽዋንም አይደሉም። ግልጽ ነው። እንደ አህባሽም አይደሉም እንደ ሙዕተዚላም አይደሉም። ግልጽ ነው። አቋማቸው ያላቸው አቋም ወሰጥ ነው። ወሰጥ ሲባል ከማ ካነ ልእስላሙ ወሰጡን በይነ ልአድያን አህሉ ሱና ወልጀማ ወሰጡን በይነ ፊራቅ በፊርቃዎች መካከል ወሰጥ ናቸው። ኢዕትዳል ወለኢዕትዳል ማለት የተስተካከለ አካሄድን ነው ማለት ነው። ምን የሌለበት ኢፍራት ወተፍሪጥ የሌለበትን አካሄድ። እሺ ሁለቱን አካሄድ እስቲ ንገሩኝ ሴቶች። በዑለማዎች መካከል ይሄንን አሁን ያልናቸው ሁለት አይነት ቡድኖች ነው ያለ ነው ብለናል አይደል? ሁለቱም ቡድኖች ነገር እሺ፣ እጅ በማውጣት እጅ በማውጣት ባላይሽም ያው ችግር የለውም። እኔ በይና ቀጥይ እ እ ጀምሯ ሁለቱ ቡድኖች የተባሉት ናቸው እኮ አብራሪልኝ እሺ የመሳሰሉት እኮ አሁን በዑለማዎች መካከል ያለው አቋም ሁለት አይነት ነው። አረ ደሊልን በተመለከተ ማለት አሁን አወራ ነው ላይ እኮ ያሉት ምንድን ናቸው? እስቲ ዑለማዎችን በምን በሚል በጭፍን ቢላ ደሊል ማለት ነው። ሳያጣራ ዝም ብሎ የሚከተል ሁለተኛው ኢጅቲሃድ በራሳቸው አይደል ኢጅቲሃድ እያደረግ ነው ማሻአላ ጥሩ ሁለታችሁም ቆንጆ ነው እና ይሄ ነው የተፈለገው ማለት ለጭፍን መለክ መለክ ዑለማዎችን ንግግራቸው ማክበር አለብን እስቲ ደሊልን ተከትሉም አይደሉም እንጂ ከነ ጭራሹ ዞር ብለን አናይም እኛም ነህኑ ሪጃል ወነህኑ አረ ሁም ሪጃል ወነህኑ ሪጃል እያሉ መሄድ ተገቢ አይደለም። መጀመሪያ رجال ሆኖ መገኘት ነው። ዝም ብሎ ማንም رجال ነኝ ማለት አይችልም። ግልጽ ነው። እንደው رجال ነት ቀላል መሰላቸው? ግልጽ ነው። رجال መሆን እኮ ቀላል አይደለም። ወላሂ እንደ አላህ ዝም ብሎ ይመስለናል። እንደው رجال لا تلهيهم تجارة ولا بيع عن ذكر الله ማለት ዝም ብሎ እንዴ? ሱሪ ማጥለቅማ ከሆነ ምንም እሱ ችግር የለው ሁሉም رجال ነው እና ያየው ሱሪ ያጠለቀው ሁላ ወንድ ነው እንዴ? ግልጽ ነው። መጀመሪያ ሪጃል መሆን ማለት ቀላል ነገር አይደለም። ሱብሃንአላህ። እሺ ቢአላ ኑቀሊደል ፉቀሃ ፉቃዎችን በጭፍን መከተል የለብንም። እስቲ እስቲ ማን ነው አሁን አዲስ የመጣ አሁን በዚህ ሰዓት ይመጣል? እስቲ እዛ ጋር ነው በዚህ ጋር ይመጣ አሁን ይመጣሽ ተነሺ። አዎ ወደዛው ነው። ሰላም አለይኩም ብላችሁ ለመመለስ ነው እንደሚመጡት በዚህ ሰዓት። እሺ ምን ይላል? ቢአላ ኑቀሊደል ፉቀሃ ፉቃዎችን በጭፍን መከተል የለብንም። ተቅሊደን አማ ምን የሆነ ይህ ጭፍን የውርነት መከተል ማለት ነው። ግልጽ ነው። ተቅሊደን አዕማ መሆን የለበትም። ወላ ይሄ አንደኛው ነው አይደል? ይሄ ነው በቃ ወሰጥ ማለት ይሄ በጭፍን ዑለማዎችን ፉቃሃዎችን አንከተልም። ወላ ነዝሀድ ቢዕልሚህም የእነሱንም እውቀት ችላ አንልም። የእነሱን እውቀት ምን አንልም? ችላ አንልም። አዎ ሰፊና ባለውለታችን፣ ሹጃዕም ባለውለታችን፣ ባፈድልም ባለውለታችን ናቸው። ግልጽ ግን እነሱ ጋር ያለው ነገር ከካለፈ ግን ምን አንልም አንከተልም። እውቀትን ለመያዛችን ግን ባለውለታችን ወነትሩኩ አቅዋለሁም ንግግራቸውን እንተዋለን አልም ወነትሩኩ አቅዋለሁም የእነሱንም ንግግር መቶ የለብንም አልሙዋፍቀተ ልልኪታቢ ወሱና ቁርአንና ሀዲስን ምን ያለ የገጠመን የሆነውን ችላ ብለን አንተውም። በል እንዲያውም ነንተፊዕ ቢሃ በእሷ ምን እንላለን እንጠቃቀማለን። ወነስተዒኑ ቢሃ በእሷ እንታገዛለን። አላ ፈህሚ ልኪታቢ ወሱና ቁርአንና ሐዲስን ምን በማለት በመረዳት ላይ በቃ ዑለማዎች የጻፉትን ማለት ነው። እኔ ብዙ ጊዜ ካያችሁ ፍቅህ ኪታብ ቅሩ ብዬ ነሲሃ የምሰጠው ለዚህ ነው። ግልጽ ነው። ሁሉም ሰው ጎንበስ ብሎ ሊያውቅ ይገባል። ከትንሹ ኪታብ አንስቶ ሊአነሃ ምክንያቱም ሰርወቱን ዒልሚያ የኢልም ሰርዋ እዛ ነው የምታገኘው። ከቲር ማለት ነው ሀብት ማለት የኢልም ሀብት የምታገኘው እዛ ነው። ورصيد فقهي የፍቅህ ደግሞ رصيد እዛ ታገኘ። በቃ ብዙ ቃላቶችን ፍቅህያ ማለት የፍቅህ ብዙ ከሊማቶችን አዳዲስ ነገሮችን ታገኛለህ። رصيد ማለት ግን رصيد ማለት አሁን ባለው ሁኔታ ምንድን ነው? እስቲ ነገር رصيد አረብኛ እኮ ሲም ካርድ ራሱ ምንድን ነው የሚባለው? رصيد ነው እሺ የሚባለው። ሲም ካርድ እ بطاقة ምናምን ይሉ የለ እጽ ነው رصيد ይባላል። ይሄ አሁን እዚህ ጋር የተፈለገው ግን እኔ የፍቅህ رصيد ይኖራል ሲባል ሲም ካርዱ ሲባል ምንድን ነው እ በጣም ብዙ አዳዲስ ቃላቶችን ብዙ ነገራቶችን ይኖሩሃል ማለት ነው። ረሲድ ማለት ያ አልከሊማ አልከሊማ من الفقه والعلم ግልጽ ብዙ ነገር ነገሮችን ትይዛል። አዚም ትልቅ የሚባል ብዙ እውቀቶች ይኖሩሃል ማለት ነው። ዩኡኸዙ ሚንሁ ከሱ ይያዛል ማዋፈቀ ደሊል ደሊልን ምን ያለ የገጠመ ይያዛል። ወዩትረኩ ይታዋል ማ ኻለፈ ደሊል ደሊልን ምን ያለ የተቃረነ ደግሞ እንተዋለን። በዚህ አይነት መልኩ ነው መጓዝ ያለብን ይላል። ከማ ቃለ ሰለፉ ሳሊህ ሰለፉን ሳሊህ ከማ ካነ ሰለፉ ሳሊህ ሰለፉን ሳሊህ እንደነበሩት የፍዓሉነ ዛሊከ ይህንን ነው የሚተገብሩት። ሁሱሰን በተለይ በተለይ ፊ ሀዘ ዘማን በዚህ ዘመን አለዚነ እነዚያ ተቃሰረት ፊሂሙል ሂመም ተቃሰረት ምን ያለችባቸው ተቃፈረት ያጠረችባቸው ወይም የተገደለች ፊህም በእነሱ ላይ አልሂመም ሂማው ሂማ ማለት ጭንቀት አሰባቸው። አሁን ይኸው የሁሉም ሰው ሂማ በዲን ጉዳይ ላይ ያጠረ ነው አይደል? ስለሚበላው፣ ስለሚጠጣው፣ ስለሚለበሰው፣ ስለሚቀባቡት ይህ ነው አብዛኛው ሰው ጭንቀት በቃ ዱንያ ነች የምታስጨንቀው። የዲን ጉዳይ የሚያስጨንቀው ውስን ሰው ወፈጃ ፊህ ልጀህሉ ምን ተሰራጭቷል? ጅህልና ማይማንነት ተሰራጨ። ፈልዋጅብ እንግዲህ ግድ የሚለው አልዕትዳል ምን ያስፈልጋል? መሐከለኝነት ያስፈልጋል። ቢላ ኢፍራጥን ወላ ተፍሪጥ ያለምንም ድንበር ማለት እና ወላ ተፍሪጥ ያለምንም መዝቀጥ ግልጽ ነው አለ ወደ ስር ወላ ጉሉዊን ያለምንም ድንበር ማለፍ ወላ ተሳሑሊን ያለምንም ችላ ማለት ወነስአሉላህ አላህን እንጠይቋለን ምነዋለን አየህዲየ ضال ሙስሊሚን የጠመሙ ሙስሊሞችን እንዲመራ አላሁም አሚን ወዩተቢተ አኢመተሁም መሪዎቻቸውንም እንዲያጠና ወቃደቲህም መሪዎቻቸውን አኢመተሁም ወቃደቱም على الحق بحق لين بمراجع الله أن تيكو على من ولم إنه سميع مجيب إنه كوسو سمينا مجيب نو تكبين ودوا إلى نعم وكما لك مالك لا تجوز ذات من دم أسبقوا طاعة العلماء علماء شم في تحليل الحرام حرام هلال بمدرك وتحريم الحلال ሐራምን ደግሞ ሐላል በማድረግ فكذلك لا تجوز طاعة الأمراء ኡመራዎችን መታዘዝ አይበቃም። ወሩአሳ የሀገር ምኖችን ኡመራ መሪ አለ ሩአሳ ባለስልጣኖችን ፊል በመፍረድ ዙሪያ በይነ በሰዎች መካከል ቢገይሪ ሸሪዓት ልእስላሚያ ከእስልምና ሸሪዓ ውጭ መፍረድ አይቻልም። ሊአነው ምክንያቱም የጂቡ ተሐክሙ መፋረድ ግድ ነው إلى كتاب الله وسنة رسوله صلى الله عليه وسلم ودا الله سبحانه وتعالى أن ودا ملكتين مفار الجدلات في جميع المنازعات بولم تكتكوس والخصومات موجتوس وشؤون الحياة بهلم هاياتاتشن قدالي بهلم يا هايات يا حيوتاتشن زرف لي لأن هذا مكنيات يه هو مقتضى العبودية هو السكو مقتضى أم يفرد ግድ የሚያስብለው ጉዳይ ነው። አልዑቡድያ አላህን መገዛት ወተውሂድ ተውሂድም የሚያስፈርደው የሆነ ጉዳይ ነው። ሊአነ ተሽሪዕ ምክንያቱም መፍረድ ሐቁን ሊላህ ለማን የሚገባ ነው? ለአላህ የሚገባ ነው። ወህደው ለሱ ብቻ መደንገግ የማን ነው? ሸሪዓ ለአላህ ብቻ አላህን መደንገግ የሚችለው ከማ ቃለ ተዓላ አላህ እንዳለው አላ ለሁ ልኸልቁ ወልአምር አዋጅ ለሁል ኸልቁ ፍጡራን መፍጠር ለሱ ነው። ወለአምሩ ትእዛዝም ለሱ ነው። አይ ማለትም ሁወል ሐከሙ እሱ ፈራጅ ነው። ወለሁል ሑክሙ ፍርድም ለሱ ነው። ቃለ ተዓላ ወማ እኽተለፍቱም ፊሂ ሚን ሸይ ፈሑክሙሁ ኢለላህ። ነይ ነይ ነይ ዘባኝ ሁለት ሰው አይደል? ሁለታችሁም እዛ ለብቻ እንዳትደባለቁ። ወማ እኽተለፍቱም ወመክተለፍቱም የተቃረናችሁበት في በዛ ውስጥ من شيء ከአንዳች ነገር فحكمه إلى الله ፍርዱ ወዴት ነው? ወደ አላህ ነው ይላል። وقال تعالى አላህ سبحانه وتعالى ብሎ ይላል فإن تنازعتم في شيء በአንዳች ጉዳይ ላይ ተጨቃጨቃችሁ ጊዜ فردوه إلى الله ወደ አላህ መልሱት والرسول ወደ መልእክተኛውም إن كنتم بالله በአላህ የምታምኑ ከሆናችሁ واليوم الآخر بمجر شومكا ذلك خير يهمل كامنو وأحسن تأويلا مجر يا يمارا الى فاتحاكم إلى شرع الله ودى الله سبحانه وتعالى شريعة الفارس ليس لطلب العدل فقط فتاوي سلونه بالتالي لهم قرآن فتاوي نوار قرآن فتاوي سلونه بالتالي لنار اللهم من نفار دوبة وإنما هو في الدرجة الأولى ينجن نريو درجة ተዓቡዱን ሊላህ አላህን መገዛት ማለት ነው። በቁርአን መፋረድ ማለት ምን ማለት ነው? አላህን መገዛት ማለት ወሐቁን ሊላህ ለአላህ የሚገባው ሐቁ ነው። ወህደሁ ወዓቂዳ ምን ነው? አቂዳም ጭምር ነው። ፈመን እህተከመ የፈረደ የተፋረደ ኢላ ገይሪ ሸርዒላህ ከአላህ ስብሓነሁ ወተዓላ ድንጋጌ ውጭ የተፋረደ من سائر الأنظمة የተቀሩት ስርዓቶች أنظمة ማለት ስርዓቶች ነው። والقوانين ህጎች البشرية ሰዋዊ በሆኑ ህግጋቶች የተዳኘ فقد اتخذ واضع تلك القوانين فقد اتخذ በእርግጥ ይዟል واضع تلك القوانين እነዚህ ህግጋቶችን ያስቀመጠን واضع ማለት ያስቀመጠን ማለት ህግጋቶችን ወልሐኪሚን እንዲሁም ፈራጆችን ወልሐኪሚን የፈረዱትን ፈራጆችን ቢያበሳ ሹረካአ ሊላህ ለአላህ ተጋሪ አድርጓቸዋል ፊ ተሽሪዒ ፊ ተሽሪዒሂ ምን ባለው በመደንገዝ ዙሪያ አላህን የሚጋሩ ተጋሪዎች አድርጓቸዋል ቃለ አላሁ ተዓላ ይህንን በማስመልከት አላህ ብሎ ይላል አም ለሁም ሹረካ ለነሱ ተጋሪዎች አላቸው እንዴ ሸረዑ ለሁም ለነሱ የሚደነግጉላቸው ሚን ከእምነት ማ ያእዘን ቢሂላህ አላህ ያልፈቀደውም። ወቃለ ተዓላ ወኢን አጣዕቱሙሁም ከአላህ ውጭ እነሱ በደነገጉት ምን ብትሉ ብትታዘዙ ኢነኩም ለሙሽሪኩን እናንተ ምንድን ናችሁ? አጋሪዎች ናቸው ብሏል። ወቀድ ነፈ አላሁ አላህ እኮ ውድቅ አድርጓል አልኢማን እምነትን ኢማንን ውድቅ አድርጓል አመን ተሓከመ ኢላ ገይሪ ሸርዒሂ ከሸሪዓተል ኢስላሚያ ውጪ የተፋረደን ኢማን የለውም ብሎ አላህ ውድቅ አድርጓል። ቃለ ተዓላ አላህ ስብሓነሁ ወተዓላ ብሎ ይላል አለም ተረ ኢለ ለዚነ የዝዑሙን አለም ተራ አላየህም እንዴ ኢለ ለዚነ ወደ እነዚያ የዝዑሙነ የሚሞግቱ አነሁም አመኑ እነሱ እንዳመኑ አድርገው ቢማ ኡንዚለ ኢለይከ ወደ አንተ በተወረደው ወማ ኡንዚለ ሚን ቀብሊክ ከአንተ በፊትም በተወረደው አመንም ብለው ይላሉ ግን ዩሪዱን አየተሓከሙ መፋረድን ይፈልጋሉ ኢለ ጣጉቲ ወደማ ወደ ጣዖታት ወቀድ ኡሚሩ በእውነቱ ግን ታዘው ነበረ አየክፍሩ ቢሂ በሱ ምን ሊሉ ሊክዱ ኢላ ቀውሊሂ ተዓላ ፈላ ወረቢከ ላ ዩእሚኑን በጌታህ ይሁንብኝ እነሱ አማኞች አይደሉም ሐታ ዩሐኪሙከ አንተን ፈራጅ እስኪያደርጉ ፊማ ሸጀረ በይነሁም በመካከላቸው ለተከሰተው ثم لا يجدوا ከዛም ላያገኙ ነው ፊ አንፉሲሂም በነፍሳቸው ሐረጀን ቅሬታን ሚማ ቀበይተ በፈረድከው ጉዳይ ወዩሰሊሙ ተስሊማ እጅ መስጠትንም ሊሰጡ ነው ወይም ፍጹም ታዛዥ ሊሆኑ ነው ይላል አላህ ሀዛ وصلى الله على نبينا محمد وعلى آله وصحبه وسلم ከዚህ እንግዲህ የተረዳ ነው ምንድን ከዚህ የተረዳ ነው ባረከላሁ ፊኩም በቁርአንና በሐዲስ የምንዳኘው በቁርአንና በሐዲስ የምንዳኘው ቁርአን ምን ስለሆነ አይደለም ምን ስለሆነ አይደለም ፍትሃዊ ስለሆነ አይደለም ወይም ሸሪዓቱል እስላሚያ ፍትሃዊ ስለሆነ አይደለም ማለት ፍትሃዊ መሆኑን የሚጠራጠራል የለማ ግን ፍትሃዊ ስለሆነ ብቻ ሳይሆን በቁርአንና በሐዲስ መዳኘት ኢባዳ ነው አይደል ኢባዳ ከቁርአንና ከሐዲስ ውጪ ባለ ነገር ደግሞ መፋረድ መዳኘት ደግሞ ምንድነው? ሽርክ ነው። ምክንያቱም ይህንን ህግጋት ያስቀመጡትን ሰዎች የደነገጉትን ከአላህ ውጪ ተጋሪዎች አድርጎ ምን ማለት ነው? መያዝ ነው። ሹረካ አድርጎ መያዝ ነው። መፎም ጥያቄ ካላችሁ ጠይቁ። ትንሽ ፈጠን ብያለሁ። እሺ ኪታቡ ትንሽ ፈጠን ያስፈልገዋል። ተመችቷቸዋል ሴቶች በቃ እንደዚህ ትንሽ ፈጠን እያል እንክፈው። በዚህ አመት ያው ኢንሻአላህ ማለቅ አለበት ያልቃል ቢዝኒላህ